ምን አትመልስም እውቀት ካለ ለዚህ ዓላማ ነው የፈጠራቸው ካልክ ነብይ ሳይልክላቸው እንዴት ነው አላማውን የሚገልጽላቸው? OK ቀጥሉ እንግዲህ ሌሎቻችሁ ልጁ ሊቀልድ ነው የመጣው እንግዲህ አላህ ሂዳያ ይስጥህ አንተንም እንግዲህ ልብህን ለእውነት ይክፈትልህ ከቻልክ በእውቀት ተናገር፣ ካልቻልክ ደግሞ በትዕግስት አዳምጥ። መርያም mic ያዥ። mic free ምንድነው የካባው እና በእስማኤል ሰላም በእነርሱ ላይ ይሁን የተገነባ ነው። ቁርአን እንደዛ ይናገራል። መጽሐፍ ቅዱስ ግን ስለመገንባቱ ምን የሚያወራው ነገር አለ? ስለመገንባቱ ስለ ካባ መገንባት ምንም ነገር የሚናገረው ነገር የለም። ግን ያ ቦታ የፈጣሪ ቤት እንደተባለና የአምላክ መሰዊያ እዛ ላይ እንደነበረ እና ከዛም ባሻገር ኢብራሂም ድንኳን ተክሎ የፈጣሪ ቤት እንዳለው እና ወይም ደግሞ ማነው የፈጣሪን ስም እንደጠራበት ይናገራል። ስለዚህ ምንድነው ድንኳን ተከለ የሚለው ነገር ምናልባትም ገነባም በሚለው ሊፈታ ይችላል ማለት ነው። ምክንያቱም ድንኳን መደኮን ማለት በዛን ሰዓት ባለው ነገር እንግዲህ ይስራው አይስራው ምንም የሚናገረው ነገር የለም ማለት ነው። ዋናው ነገር ድንኳን እዛ ላይ ጥሏል አልጣለም ነው። አንቺ ድንኳን የሚለውን ለምን ከኮንክሪት ከብሪክ እና ከሞርታር ወይም ደግሞ ከሆሎ ብሎክ ለምን አልሆነም የሚለው ነገር ብዙ አጨቃጫቂ አይደለም። ድንኳን ተክሎበታል ወይስ አልተከለበትም ነው። መሰረት ጥሎበታል ወይስ አልጣለበትም ነው። ጥሎበታል ከተባለ ከዛ በኋላ የነበረውን በድንኳን የነበረውን ወደ hollow block እና concrete brick እና mortar አድርጎ ተገነባ አልተገነባ የሚለው ነገር ወደ ሁለተኛው point ቁርአን በግልጽ ስለሚናገር ምንም ችግር የለውም። በዛ መልኩ በዛ ሂሳብ ልትረጅ ትችላለች ማለት ነው። በተረፈ ግን እኔም ያነሳሁት point ምንድነው ሳውዲ ውስጥ የተቀደሰ ምድር አለ። ሙሳ አለይሂ ሰላም ተውራትን የተቀበለበት የተቀደሰች ምድር ጫማ ጫማን ከእግር አውልቅ የተባለበት ከዛም ባሻገር ኢብራሂም መሰዊያ የሰራበት ድንኳን የተከለበት የፈጣሪን ስም የጠራበት ቦታ አለ። ያም ቦታ እንዴት ነው የሚስተባበለው ነው ጥያቄው። ያ ቦታ ማለት ነው እንጂ ሌላ ምንም የሚባለው ነገር የለም። ይህን ነው ጥያቄሽን address አድርጌዋለሁ። ሴንስ አድርጎሻል። አንዳንድ አሳይና ማየት ልቅልቅ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል አንዳንድ ሙስሊም OK ባይድ ወንድማችን ስለ መሀላ እንትን ብለ ነበር እና እዚህ ጋር አንድ ጥያቄ አለኝ። መዝሙር ላይ አንድ መቶ አስር ቁጥር አራት ላይ ምን ይላል? እግዚአብሔርም ምሏል እርሱም ሀሳቡን አይለውጥም ይላል። ዘሁልቁ 14 ምዕራፍ 14 23 ላይ ደግሞ ምን ይላል? ለአባቶቻቸው እሰጣቸው ዘንድ በመሐላ ቃል የገባሁላቸውን ምድር አያዩዋትም፣ የናቀኝ ማንኛውም ሰው ፈጽሞ አያያትም ይላል። መዝሙር ምዕራፍ 110 ላይ ቁጥር አራት ላይ ምንድን ነው ያለው? እግዚአብሔር ምሏል እርሱም ሀሳቡን አይለውጥም ነው የሚለው። እግዚአብሔር ምሏል እሱም ሀሳቡን አይቀይርም ይላል። እዚህ ዘሁልቁ ምዕራፍ 14 23 ላይ ደግሞ ምን ይላል? ለአባቶቻቸው ሰጣቸው ዘንድ በመሐላ ቃል የገባሁላቸውን ምድር አያዩዋትም፣ የናቀኝ ማንኛውም ሰው ፈጽሞ አያያትም ይላል እና ይሄ ምንድን ነው? እርስ በርሱ አይጋጭም ወይ? ሁለተኛ ደግሞ ከመውረድ በፊት ምን ላይ ያለ ኤርሚያስ ምዕራፍ ሰባት ቁጥር አስር ላይ ምን ይላል? ስሜ ወደሚጠራበት ወደዚህ ቤት መታችሁ ይላል። ስሜ ወደሚጠራበት ወደዚህ ቤት መታችሁ በፊቴ ትቆሙና ይላል ደህናንን እያላችሁ እነዚህን አስጸያፊ ነገሮች ታደርጋላችሁ ይላል እና ኤርሚያ ሰባት አስር ላይ ስሜ ወደሚጠራበት ወደዚህ ቤት መታችሁ በፊቴ ትቆሙና ይላል ደህና ነን እያላችሁ እነዚህን አጸያፊ ነገሮች ትናገራላችሁ ይላል mic free። ሰላም አለይኩም። OK ዋሌኩም ሰላም ወራህመቱላሂ ወበረካቱ። ጥያቄው ብዙ ጊዜ ከእንትኑ ጋር ከ topic ኡ ጋር የተያያዘ አይደለም፣ ግን ያው ትንቢት ተነግሮ ትንቢቱ እንዴት ነው ያልተፈጸመው ነው መሰለኝ አይደል? ጥያቄ ትንቢት አለ በመጽሐፍ ቅዱስ ላይ ቃሉን አያጥፍም በዛ መሰረት ያንን ነገር አድርጎታል ወይስ አላደረገውም ነው? እንደዛ ነገር ነው። አዎ ዝም ብዬ አንድ ጥቅስ ልጨምርልህና ግን ከቶፒክ ጋር አይደለም ስላነሳው ግን ያው አንዳንድ ነገር ትጠቀምበታለህ። በመጽሐፍ ቅዱስ ላይ ትንቢት ተነግሮም ያልተፈጸሙ ትንቢቶች ራሱ አሉ። I don't know ከምን አንጻር እንደሚያዩዋቸውም አላውቅም። ለምሳሌ መጽሐፈ ኢያሱ ምዕራፍ አንድ ከአንድ እስከ አራት ድረስ ብትመለከተው የእግራችሁን ጫማ የሚረግጡት ሁሉ ታ ለእናንተ እሰጣለሁ ብሎ ነበር እና ጠላቶቻቸው የሚባሉትን ከናናውያን የሚባሉት ያቡሳውያን የሚባሉትን አሞራውያን፣ ኬጣውያን ምናምን የሚባሉትን እንደሚያጠፋ ተናግሮ ነበር። ግን ከናን ከገቡ በኋላ ግን አልቻሏቸውም የሚል ጥቅስ አለ። ለምሳሌ መጽሐፈ ኢያሱ ምዕራፍ 17 ቁጥር 12 ላይ ኢያሱ 17 12 ላይ የመናሴ ልጆች ግን የእነዚህ ከተሞች ሰዎች ሊያሳዷቸው አልቻሉም፣ ነገር ግን ከናናውያን በዚህ ሀገር በመቀመጥ ጸኑ ይላል። ቁጥር 13 ላይ የእስራኤል ልጆች በጸኑ ጊዜ ከናናውያን የጉልበት ግብር አስገብሯቸው ፈጽሞ አሳድዷቸው ይላል እና ከዛ በኋላም ነበሩ ከናናውያን የሚባሉ ይጠፋሉ፣ ታጠፏቸዋቸውና የእናንተ ይሆናል፣ አንድ ራሽ አባታቸው ነው የሚጠፋው ምናምን ተብሎ በትንቢት ደረጃ ተነግሮ ነገር ግን መሳፍንት ምዕራፍ 1 ቁጥር 21 እና መሳፍንት 3 5 ላይ ስትመለከተው ከናናውያን የሚባሉ ኬጣውያን የሚባሉ አሞራውያን፣ ፌርዛውያን፣ ያውሳውያን፣ ያውያን የሚባሉ በመካከላቸው ተቀመጡ ይላል። እስራኤሎች ጭራሹን እንኳን ሊያጠፏቸው ይቅርና እንደውም ጭራሹን እስራኤሎችን ግብሩን ሊያስገብሯቸው ነበረ። ምክንያቱም ጥቅሱ ትንቢቱ exceptional በሆነ መንገድ አለ የመጣው። ለምሳሌ እንዲህ ብታደርጉ እንዲህ ይሆናል እንዲህ ምናምን የሚል አይደለም። ጭራሹኑ በቃል ኪዳኑ መሰረት የዛ የከናን ምድር ላይ የነበሩ ሰዎችን ሰባት አሕዛብን አጥፍቶ ከዛ ለእስራኤሎች በቃል ኪዳኑ መሰረት ማርና ወተት የምታፈሰዋ ምድር እንደሚወርሱ ቃል ገብቶላቸው ነበረ። ነገር ግን ያ ቃል የገባላቸው ነገር በኋላ ላይ ስትመለከተው አልጠፉም ነው የሚለው። እነማን ናቸው ያልጠፉት? መሳፍንት ምዕራፍ 1 ቁጥር 21 ላይ ማየት ይችላል። መሳፍንት 3 5 ላይ ማየት ይችላል። በከነአን የእስራኤል ልጆች በከናውያን፣ በኬጣውያን፣ በአሞራውያን፣ በፌርዛውያን፣ በኤያውያን እና በያቡሳውያን መካከል ተቀመጡ የሚል ነገር አለ። ከተማ ሙላ እንደነበራቸው መሳፍንት 19 11 ላይ ማየት ይችላል። እንደውም እስራኤሎቹ ውጊያ በሚያደርጉበት ሰዓት ራሱ ከነሱ ጋር ጦርነት ራሱ እንዳልቻሉ ይናገራል። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 6 ላይ ማየት ይችላል። ንጉስና ሰዎቹ በሀገር ውስጥ ከተቀመጡት ሰውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ ይላል። ግን አልቻሉም፣ ራሱ ስትመለከታቸው ማለት ነው። ስለዚህ በትንቢቱ መሰረት ታሳድዳቸዋለህ። ዘዳግም 9:3 ላይ ማየት ትችላለህ። ኦሪት ዘዳግም ምዕራፍ 9 ቁጥር 3 ላይ አምላክ ያህዌ እንደሚባል እሳት እንደሆነ በፊት እንዲያል ዛሬ ወቅ እርሱ ያጠፋቸዋል፣ በፊት ያዋርዳቸዋል። ያህዌ እንደነገረ አንተም ታሳድዳቸዋለህ፣ ፈጥነም ታጠፋቸዋለህ። የእግራችሁ ጫማ የምትረግጧትን ምድር ሁሉ ለእናንተ ትሆናለች። እነማን እነማን ናቸው የሚጠፉት? ዘጸአት 23 23 ላይ ማየት ይችላል። አሞራውያን፣ ኬጣውያን፣ ፌርዛውያን፣ ከነዓናውያን፣ ያውያን፣ እያወሲያን ያገባል እኔም አጠፋቸዋለዋል። ግን በመካከላቸው ኖሩ። እንደውም አቅሙን ለእስራኤሎች እንዳልነበራቸው። ስለዚህ ትንቢት ተነግሮ ያ ትንቢት ነገር ካልተፈጸመ እንዴት ነው ከፈጣሪ ያ ትንቢቱ የመጣው ከፈጣሪ ነው ተብሎ አራት ነጥብ ላይ ለመዘጋት የሚቻለው? ያ ማለት ግን የአብርሃም የይስሐቅ የያዕቆብ አምላክ የነቢያት አምላክ የነበረው አምላክ ትንቢት ተናግሮ ትንቢቱ አልተፈጸመም እያልኩኝ አይደለም፣ misconception እንዳይመጣ። ጥቅሱ ግን ታሪኩ ተፋልሶ አለበት ነው እያልኩ ያለው። የታሪክ መፋለስ አለበት። ወደፊት መጽሐፍ ቅዱስ የፈጣሪ ቃል አለበት ብለን ስንል ከምን አንጻር ነው፣ ምንን ታሳቢና ዋቢ ያደረገ ነው የሚለውን በስፋት እንሄድበታለን ማለት ነው። ከቶፒክ ጋር ስለማሄድ ነው እንዲሁ ጨረፍ ስላረከው እንዲሁ እንትን ለማለት ፈልጌ ነው ለማንሳት ፈልጌ ነው። አሁንም ቶፒኩ ላይ አተኩሩ። ቶፒኩ ላይ ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ ማለት ነው። ወሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ። ጀዛከላህ ባሪክ። ግን አንድ ነጥቡ ተነስቷልና ኸጣብ የጠቀስከው Bible ግጭቱ ለእኔ አልገባኝም። ወይም Bible ኡን እንደተረዳሁት ምንም ግጭት የሚመስል ነገር አላየሁበትም። እስቲ አንዴ mic ላይ ሆንና እኔ ያለ መጽሐፍ ቅዱስን መክሰስ እንዳይሆንብን። OK ሰላም አለይኩም። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ እሺ እኔ መዝሙር 110 ላይ ምዕራፍ 110 ላይ ቁጥር አራት ላይ ምንድን ነው የሚለው? እግዚአብሔር ምሏል ይላል፣ እርሱም ሀሳቡን አይለውጥም ይላል። እግዚአብሔር ሀሳቡን እንደማይለውጥ እዚህ ጋር ይናገራል። እሺ ዘሁልቁ 14 ምዕራፍ 14 23 ላይ ግን ምንድን ነው የሚለው? ለአባቶቻቸው እሰጣቸው ዘንድ በመሐላ ቃል የገባሁላቸውን ምድር አያዩም ማለት እግዚአብሔር ምሏል። እዛ ጋር መሐላው እንደማይቀይር ነው የማለው። እግዚአብሔር ምሏል፣ ሀሳቡን አይለውጥም ነው የሚለው መዝሙር ምዕራፍ አስር ላይ ማለት ነው ቁጥር አራት ላይ። እዚህኛው ግን መሐላውን ቀይሯል። መሐላውን ቀይሯል ፈጣሪ ለምን እዛ ምሏል፣ መሐላውን አይቀይርም ነው የሚለው የመጀመሪያው። እግዚአብሔር ምሏል፣ እርሱም ሀሳቡን አይለውጥም እዚህ ጋር ግን ዘሁልቁ ምዕራፍ 14 23 ላይ ለአባቶቻቸው ሰጣቸው ዘንድ በመሐላ ቃል የገባሁላቸው ምድር አያይዋትም ነው የሚለው እና እግዚአብሔር ከማለ መሐላውን ቀይሯል። እንደውም አያውቅም ወይ ሲምል ልጆቻቸው ለልጆቻቸው እንደማይሰጥ አያውቅም ወይ ብዙ ነገር አለው ከተፈለፈለ ማለት ነው። ይሄ ወደ ውስጥ እና እኔ እንደዛ ነው የገባኝ። እቀበላለሁ የሚያስተካክለኝ ካለ ደግሞ Dan leefna salahane taradda taradda. Eh? Dan leef taradda masala. Okay, Mike, السلام عليكم. وعليكم السلام ورحمة الله وبركاته. يسمى الخطاب. እንዴት መሰለህ የተረዳሁት እኔ ከተሰማህ ኸጣብ አይሰማህም? አንተ ካልተሰማህማ ታዲያ ምኑን መለስኩት እንዲሰማህ የሚያስፈልገው ለአንተ ነበር ዋንቱ ዋንቱ እየጻፈ ነው እኔ ሻኪራ ማን ነው ወጥቶ የሚመለሰው خطاب خطاب እስከዛ የላችሁም ወንድም እህቶች በቶፒኩ ላይ የምትጠይቁ ጥያቄ አይደለ ድምጻችን ኸጣብ ይሰማሃል አሁን ኸጣብ እኔ የምናገረው ይሰማሃል በቃ ኸጣብ ካልተሰማው ትቼዋለሁ በቃ ለማንኛውም ሁማራድ mic ያዝ mic free السلام عليكم ورحمة الله وبركاته سمان سمان يا جماعة أوكي جزاك الله أستاذ أبو حيدر وأخونا باهت جزاكم الله خير الجزاء በተነሳው ነጥብ ላይ እንደው አንድ ነጥብ ወይም ሁለት ነጥብ ለመጨመር ያህል ነው። አ፣ ወንድም ባሂድ እንዳለው እ፣ ይሄ ቤት መያዝ የሚባለው ነገር ወይም ማምለኪያ ቦታ መጽሐፍ ቅዱስ ላይም እንደተመዘገበ ነው። እኔም አስቀድሜ ያየኋቸው ነገሮች ነበሩ። ቁርአን ላይ በግልጽ አላህ ስብሓነሁ ወተዓላ ይሄን ነገር ይነግረናል። وأوحينا إلى موسى وأخيه أن تبوأ لقومكما بمصر بيوتا وجعلوا بيوتكم قبلة وأقيموا الصلاة وبشر المؤمنين آه سورة يونس ላይ 86ኛው አያ ማለት ነው። ለሙሳና ለወንድሙ ዋህይ ያደረግን ዋህይነቱ ያው ከአላህ ስብሓነሁ ወተዓላ ወደ ሙሳ የሚመጣ ነው። ዋህይ ያደረግን በሚስር በምትኖሩበት ከተማ ላይ ቤትን ያዙ፣ ያንን ቤት ደግሞ ቂብላ አድርጉት፣ ቢማዕና ሰሉ ፊህ እዛ ላይ ስገ- ስገዱበት። የሚቀጥለው አያ ያንን ያመላክታል። ዋቂሙ ሰላ ሰላትንም ስገዱ እዛ ውስጥ ወበሽር ሙእሚኒን ምዕመናንን አበስራቸው እያለ ይናገራል። አሁን ተፍሲል ውስጥ ልገባ ፈልጌ አይደለም፣ ግን በእኛም መጽሐፍ ላይ በቁርአን ላይ አላህ ስብሓነሁ ወተዓላ ለእስራኤላውያን ነቢያት ቤት መያዝ የሚባለውን ነገር እንደሰጣቸው ነው የምናነበው። ይሄ አሁን እስላም ላይ ካዕባ የሚባለው ነገር ከባዕድ አምልኮ ጋር የሚገናኝ ነው የሚሉ ጥያቄዎች በብዛት ይነሳሉ። በተለይ ይሄ Alpha and Omega Ministry ላይ ያሉ ሰዎችን ወንድም ባሂድ ያውቃቸዋል። በሚቀደም ተናገናል ተናግረናል በነሱ ሰዎች ዙሪያ እነሱ ሰዎች የሚያነሷቸው ነገሮች ናቸው እና የእነዚህን ሰዎች ቴሌቪዥኖችን ወይም ቻናሎችን የሚከታተሉ እነ ጄምስ ዋይት እነ ሳም ሻሞን ዴቪድ እነዚህ እነዚህ ሰዎች የሚያነሷቸው ነገሮች ናቸው። website ኣቸውም ላይ አለ እንደ ጥያቄ ኢስላም answering Islam dot com or dot org ላይ ይህን ነገር ያነሱታል። ከ pagan adaptation የሚል ነገር ነው የሚያመጡት እነሱ እስልምና ከሌላ እምነት ወደ ራሱ የቀላቀለው ነው በሚል ነው። የሆነ debate አላቸው ከሁለት ሙስሊሞች ጋር የሚያደርጉት ሁለቱም ሳምሻሞን እና ዴቪድ ይህን ነገር ያነሳሉ። حقيقة ይህ ስብሰባ እኔ shock ነው ያደረጉት። ምክንያቱም መጽሐፋቸው ላይም ይሄ ነገር ተጽፏል። ቅድም ወንድም ባህር እንዳነበበልን ሀያ ስምንት ስምንት ያዕቆብ ተነስቶ ዘይት አፈሰሰበት ምናምን የሚለው ታሪክ ማለት ነው። ሌሎችም ብዙ አሉ የዚህ አይነት ተመሳሳይ ታሪኮች ማለት ነው። ለማንኛውም ይሄ ፔጋን አዳፕቴሽን አይደለም። ነቢ ስ ላ ሰለም ከአላህ ስብሓነ ወተዓላ ወክል የመጣላቸው ትእዛዝ ፍጻሜ ናቸው። ከሳቸው አስቀድሞ ኢብራሂም አለ ሰላም ቤቱን እንደሰራው ቁርአን ነግሮናል። ሱረት በቀራ ላይ ጥሩነቱ ምንድን ነው? እንግዲህ ከእነዚህ ሰዎች ለሚነሱ ጥያቄዎች ቁርአን አስቀድሞ መልስ ይሰጣል። ከዛ ባሻገር ራሳቸው መጽሐፍም ውስጥ እነዚህ አይነት ነገሮች ጠቅሰው ተገኝተዋል። ግን እኔ በጣም አንድ የሚገርመኝ ነገር አለ ክርስቲያኖች ብዙ ጊዜ እንደዚህ አይነት ጥያቄዎች ሲያነሱ በራሳቸው መጽሐፍ ውስጥ ያሉትን ነገሮች አስቀድመው ያስረገጡ ሆነው አይደለም። እንደው ዝም ብሎ የሚነሱ ነገሮች ናቸው። ያለ እውቀት ዝም ብለው የሚነሱ ነገሮች ናቸው። በኋላ ላይ እነሱ መጽሐፍ ዘንድ መኖሩን ሲያውቁ ነው የሚመለሱት። እና እንዲህ አይነት ነገር በሰፊው ነው የምናየው። ለማንኛውም ከዚህ ቀደም የነገርኳችሁ አንድ ሶስት መጽሐፍት ነበሩ ታነቧቸው። ምናልባት እነዛን ለማስታወስ ያህል ፔጋን ክረስተስ የሚል መጽሐፍ አለ። 1903 የተጻፈ መጽሐፍ 1903 የተጻፈ መጽሐፍ ነው ፔጋን ክረስተስ። ይሄ በጣም ጥሩ መጽሐፍ ነው። በእንደዚህ አይነት ነገሮች ጋር በሰፊው በሰፊው ያወራል። መጽሐፍ ቅዱሳቸው ውስጥ ያለው ታሪክ በተለይ ስለ ክርስቶስ የሚወራው ታሪክ ከየት መጣ፣ ምን ድረስ ደረሰ የሚለው ነገር በሰፊው ይብራራል። በኋላ ላይ ይኸው ጸሐፊ 1910 አካባቢ Christianity en mythologie, mijn les Christianity te pakken. Christianiteit Eh wat? Amteren met Pagan Christus, is zijn. Anders heb ik ook misafkomen gezien. Waar is hij Pagan, Christus, Pagan Christus, non Christus, Christianity and mythology. mythology ሚት ከሚለው ነው። ያው myth ማለት አንድ ነገር ግልጽ ያልሆነ ነገር illusory እንደማለት ነው። ክርስትናና ያ የሚል አለ። 2007 ላይ የታተመ በጣም ጥሩ መጽሐፍ አለ። Christianity Pagan Christianity ማለት ነው። ሶስት መጽሐፎች በጣም ጥሩ መጽሐፎች ናቸው የምታነቧቸው። ምናልባት ኡስታዝ አቡ ሀይደር ቀደም ብለህ አይተው ሊሆን ይችላል፣ እንደዚሁ ወንድም ባሄድ። ለማንኛውም መጽሐፎቹ በጣም ጥሩ መጽሐፎች ናቸው። አሁን ወንድም ባሄድ ባነሳቸው ዙሪያዎች ላይ በሰፊ ያወራል። Christianity Mythology የሚለው መጽሐፍ የሚገርማቸው ነገር ይሄ Pagan Christs በሚለው መጽሐፍ ላይ ስለ ነቢዩ ሙሐመድ عليه السلام እያነሳ የሚናገረው ነገር አለ። ጸሐፊ በጣም አፕሬት እያደረገ ነው የሚናገረው ምክንያቱም ግልጽ የሆነ ታሪክ አለን ነው የሚለው። መቼ የተወለዱ መሐመድ፣ መቼ ሞተ፣ በአጠቃላይ ያደረጋቸው ገድሎቹ ግልጽ በሆነ መልኩ ከነወሩ ከነቀናቱ የተመዘገበ ነው ይላል። ስዕሎቹ ግን በአብዛኛው ስለ በአፈ ታሪክ የምንሰማው አለ የሚባለው ታሪክ የታሪክ መዛገብት ራሱ እርስ በርስ የሚጋጩ ናቸው እና ከዚህ አኳያ ስምናን እያነሳ መልክተኛውንም እያነሳ የሚያደንቅበት ሁኔታ ነው ያለ ለማንኛውም አሁን ከተነሳው አርስት ጋር ስንሄድ እነዚህን ሶስት መጽሐፎች በዚህ ዙሪያ በሰፊ ይነግሩናል። Christianity ምን ያህል በውስጡ myth ኦች እንዳሉት ከአረማውያን ወይም እምነት ከሌላቸው ሰዎች ምን ያህል ባህል እንደወረሰ ይነገናል። እስላም በአጠቃላይ ሲመጣ አላስፈላጊ የሆኑ ባህሎችን ያፈርሳል። የመጀመሪያው አላስፈላጊ የሆነው ባህል እሽራክ ነው። አልእሽራክ ቢላህ ስብሓነሁ ወተዓላ በአላህ ላይ ማጋራት ነው። ያንን ያፈርሳል። ከዛ ባሻገር ግን አስፈላጊ የሆኑ ባህሎችን የእምነቱ አካል እያደረገ ነው የመጣው። ለምሳሌ ንጽህና በመጠበቅ ዙሪያ ምንም እንኳ ውሃ ባይኖራቸውም ጠንቃቃዎች ነበሩ። ከውሃ ውሃ ከመጠቀም ጀምሮ ሌሎች ነገሮች ላይ ንጽህናን የሚመለከቱ ነገሮች ላይ ጃሂልያ ላይ የነበሩት አረቦች ጠንካራዎች ነበሩ። ያንን እስላም የእምነቱ አንድ አካል ነው ያደረገ። ሌሎችም አራፊቁል መክቱም የሚል የሴላ ኪታብ ላይ ብታነቡ አህሉል ጃሂልያ የነበሩበትን ታሪክ በአጠቃላይ ሸፉ ይዘረዝራል። ከነበሯቸው ጠንካራ ጎኖች ውስጥ ማለት ነው። ግን አብዛኛው ደካማ ጎን ስለነበረ ያ ጠንካራ ጎን ተሸፍኗል በዛ ተሸፍኗል በዛ ያ ስለሆነ ነው ብዙ ጊዜ ጃህልያ ባርባሪዝም የተባለ በሰፊው የምንሰማ ያለው ወይ ጠንካራ ጎን ነበራቸው እና ኢስላም ሲመጣ ያንን ጠንካራ ጎን ይዞ መጥቷል። ከዛ ውስጥ አንዱ ደግሞ ከአባን احترام ማድረግ ነው፣ የአላህ ቤት አድርጎ መያዝ ነው። ይህ ደግሞ ነቢዩላ ኢብራሂም عليه السلام የሰሩት ቤት ነው። ታሪኩ የሚታወቅ ነው። ታይም እንደገን የሰማናቸው ነገሮች ናቸው። ለማንኛውም ኢንሻአላህ እነዚህ የለጠፏቸው መጽሐፎች ለማየት ሞክሩ። እንደው ድምፅን ለማሰማት ያህል ነው። ሁላችሁም ከልብ አመሰግናለሁ። ሰላሙ ሀይደር ወንድም ዛሬት ዛኩላ ተረኬዛ ማክሪ ሰላም አለ ማይኮ አብር አለኝ ማይኮ አለቀህ አለኝ السلام عليكم ورحمة الله وبركاته شكرا ወንድማችን ሁማራት ጀዛከላህ አንተ ያልከውን ኪታብ ስሙን ራሱ ገና ዛሬ ነው የሰማሁት ላየው ይቅርና by the way مقارنة በሆኑ ጉዳዮች ላይ የእንግሊዝኛ ኪታቦችን አልጠቀምም አረበኛ ኪታቦች አሉኝ ከአራት መቶ በላይ የሆኑ مكتبة እብን መርየም dot com ላይ ማለት ነው እና አረብኛዎችን ነው ማየው እስካሁን ድረስ ከተጻ አዎ 400 comparative religion 400 መቶ በላይ ኢብኑ መርየም dot com ላይ በተለይ ትልቁ መሰረት አድርገው የሚነሱት ይሄ ግብፃዊው ዘከሪያ ጴጥሮስ ዘከሪያ ቡጥሮስ ይለዋል አረብኛው አሁን አሜሪካ ነው የቲቪ ቻናል ከፍቶ ነው የሚሳደበው እሱ ላይ የሚወርዱበት ውርጅብኝ የሚሰጡት ምላሽ እና እብነ መርየም አው ቄሱ ማለት ነው ብዙዎቹ የእሱን መረጃ ነው የሚይዙት Father ዘከሪያ ጴጥሮስ ይለዋል እና ኢብነ መርየም dot com ላይ እንዳሉ download ይደረጋሉ እነዚህ Christian Muslim dialogue room ኦች በጠቅላላ ከዛ room ውስጥ ያሉትን ክርክር ብታያቸው የነሱም እዛ ላይ አብሮ ይካተታል እብን መርየም ላይ ማለት ነው አረብኛ ኪታቦች አሉ ሊንኮቹ እዛ ሱልጣን ዶክተር ውስጥ ነው ያለው አረብኛውን ነው የምጠቀመው ከተጠቀምኳቸው ኪታቦች ግን ስለ መጽሐፍ ቅዱስ ወይም ደግሞ ክርስትና ስላለው ይዘት ለመረዳት እንደ ኢዝሃሩል ሐቅ አይነት ኪታብ አላገኘሁም إظهار الحق بتام زبست هنا كتاب عربي أو زتروز ريفيل ديلال صوست فوليوم لو مسلي عربي أو لا عرف مجلد نو لا بتام ميقرم كتابنا إظهار الحق مالتنا شبهاتو تشن انسطو من لاش بمستخدمو عند شيخ الاسلام ابن تيمية رحمه الله الجواب الصحيح ሊመን በደለ ዲን ልመሲሕ በሚለው ኪታባቸው ላይ በአራት ሙጀለድ የሰጡት የመሲሁን ትክክለኛ ሃይማኖት ለቀየረ ሰው የተሰጠ ምላሽ የሚል አዎ የዛሀሩል ሐቅ ላይ አህመድ ዲዳት መግቢያ ላይ ይናገራሉ። ይህንን ኪታብ አግኝተው እንዴት እንደተቀየሩ የእሳቸውም ታሪክ አለበት። መጀመሪያ የይሖዋ ምስክሮች መጥተው እንደሰበኳቸው September 1957 September 21 ላይ መሰለኝ አንድ መጽሐፍ ሲያድሉ 50000 strong in the Bible የሚለውን ብሮሸር አግኝተው ጥያቄ እንዳነሳባቸው 50 ሺህ ስህተት ውስጥ ካለ እውነቱ ስንት ነው የሚል ጥያቄ እና በዛ በሚኖሩበት በሚተዳደሩበት ሱቅ ላይ እስላማዊ ጥያቄ ተጠይቀው challenge ማድረግ ስላቃታቸው እንደ ሙስሊምነታቸው መመለስ አቅቷቸው እልህ ተያይዟቸው እንዴት ወደዚህ እንደገቡ መልስ ይሰጣሉ እና በአብዛኛው አረብኛ ነው ማነበው ነው እንጂ እንግሊዝኛም ከፈለጋችሁ ይሄ Misquoting Jesus ነው ማን ይላል አንድ ደግሞ የቴዎሎጂ መምህራቸው አላኩልህል ጥሩ ነው ዋናው እኛ የራሳችንን ዲን ማወቃችን እና መዘጋጀታችን ነው ጠጣባለህ ይሰማሃል አሁን የስ ባርቲ ግርማ خطاب አለህ ወይ? ቅድምም ስጠራህ አልተሰማህም። ዋን ቱ ዋን ክርስቲያን ወገኖች የት በፊት ሮማችን ገብታችሁ ኢየሱስ ጌታ ነው ብላችሁ በግድ ተጽፎ አልነበር እንዴ? ሳንጠይቃችሁ በግድ ትሰብካላችሁ። አሁን ደግሞ ኖ ስንላችሁ ወደ ኋላ ትሄዳላችሁ። ምንድን ነው ትዕግስት አለን? ታዲያ መልሶ እሺ ወይ ተስማሙ ወይ ምላሽ ስጡ። እንዴት ነው? ወይስ ትዕግስት ይሻላል ብላችሁ ኒው ሆፕ እኛ እኮ ምንም አይደለንም፣ ከእናንተ አንለይም። እዚህ ጋር ለመሸናነፍ ወይም ለሌላ አይደለም። እውነት ከገባቸው ያስረዱን። ልክ እኛ በሌለንበት ሰዓት ለእናንተ የሚነግሯችሁን እውነት ለእኛም ይናገሩ። አቡ ሀይደር መጣ፣ ባሂድ መጣ፣ ኖረ አልኖረ ምንም ለውጥ የለውም። እውነት እውነት ነው። እውነትን ውሸት አድርጎ የመቀየር ችሎታ ያለው ሰው በዚህ ምድር ላይ የለም። የብዙ ሺህ ዓመት ልምድ ያለው ሸይጣን እንኳ አልተሳካለትም። ከተጣለበት ማግስት ጀምሮ ቂያማ እስከሚቆም ድረስ ይሄው ቃል ገብቷል አይደለ እንዴ الله ليس لك ليس ان عبادي ليس لك عليهم سلطان ባሪያዎች ላይ ግን ምንም አይነት سلطان لهم بالنص لا الا من اتبعك يتكتلوه ብቻ ሲቀሩ ስለዚህ ከተሰማሁ ታዲያ ለምን አላሰትም ከጣ አስር ጊዜ ነው ከጠራሁ ቅድምም ጠራሁ የለህም አሁንም ስጠራህ ምላሽ አትሰጥም እና ክርስቲያን ወገኖች አለን ካላችሁ ተሳተፉ ነው ካልተሳተፋችሁም ግዳጅ የለባችሁ ግን ተሳተፉ ነብዩ ዋሂድ ማለት ምን ማለት ነው እያልክ አስሬ እየጠቀስክ ነው ነብዩ ማለት ምን ማለት ነው ተብለህ ተጠይቀህ ነበር እኮ ለምን አምጣ አትመልስም? ነብዩ ማለት ምን ማለት ነው ብለው እዛው እኮ አብረው ጠይቀው ነበር። እና ዛሂድ የሚለው ቃል ዋሂድ ከሚለው የተወሰደ ነው አንድ ማለት ነው አንድ ማለት ነው የአንድ ጌታ የአንድ አምላክ ባሪያ ለማለት ነው وهو عبد الواحد የአንዱና የብቸኛው አምላክ የአላህ ባሪያ ነው ልክ ነኝ ባሂድ ወንድሜ ነብዩ ማለት ግን ምን ማለት ነው ዘ ፕሮፌት ካልክ ዩ አር ኖት ፕሮፌት ደግሞ እኮ ነብዩ ነው ያለው ነብይ እንኳ አላለም አርቲክሉ ዴፊኒት ነው የትኛው ነብይ ነው ነብዩ النبي الذي لا يصلى عليه ይባላል ሰላዋት የማይወርድበት ነብይ ማለት ነው እና ኢንሻአላህ ተሳተፉ ሀሳብ ወንድማችን mic ያዝ mic free። ሰላም አለይኩም ሰማን አንዳንስቱ ከራሱ ዲን ጋር ለማነጻጸር እውነት የት ነው ብሎ ለመፈለግም ከሆነ ይሄ ሰው ሸክ ውስጥ ነው ያለው። እንዲህ አይነቱም ሰው አይፈቀድለትም። የሚፈቀድለት ግን ማን ነው? በዛው ባነበበው መጽሐፍ እነሱን ዳዕዋ ሊያደርግላቸው በራሳቸው ኪታብ ወደ ዲነል ኢስላም ወደ ሐቅ መንገድ ኑ ሊላቸው ማስረጃውን ሊያቆምባቸው አላህ ከጥንትም ጀምሮ በአንድ አምላክነቱ የሚመለክ ጌታ እንደሆነ ሊያስረዳቸው ይሄ የቅዱስ ቁርአን አስተምሮ ብቻ ሳይሆን በራሳቸው መጽሐፍ ቅዱስ ውስጥም ቢሆን አምላክ አንድ ብቻ መሆኑ መነገሩን በማጽደቅ አንድም ሶስትም ነው ወይንም ደግሞ ኢየሱስም አምላክ ነው የሚለው እሳቦት ትክክል አለመሆኑን ለመናገር ከሆነ ሁጃ ሊያቆምባቸው ይችላል። ለዚህ እንደ ማስረጃ የተጠቀሰው የሱረቱ አለ ዒምራን ቁጥር 93 አንቀጽ ያዕቁብ عليه السلام በራሱ ላይ እርም ስላደረገው ምግብ አይሁዶች ተጠይቀው እንደዛ አይነት ነገር የለም ብለው ሲዋሹ አብደላህ ብኑ ሰላም كذبتم فأتوا بالتوراة فاتلوها إن كنتم صادقين አላቸው እንደውም ስለ رجم አንቀጽም ነው ይባላል رجم የለም ብለው ስለ ተውራት ሲያወሩ ማለት ነው ዋሽታችኋል እውነተኛ ከሆናችሁ ተውራትን አምጡና አንብቡም ብሏቸዋል እና ጌታችን በዚህ አንቀጽ ላይ ምግብ ሁሉ ለበኒ እስራኤሎች የተፈቀደ ነበር እስራኤል ወይም ያዕቁብ አለህ ሰላም በራሱ ላይ እርም ያደረገው ብቻ ሲቀር ከፈለጋችሁ አለ ተውራትን አምጡና አንብቡት በላቸው ይላል። ኢቅራር ሰጠ፣ እውቅና ሰጠ ማለት ነው። በዚህ አይነት መልኩ ይቻላል ብለዋል እና እንደ ሰውየው ሁኔታ አንቺ ስለ ዲንሽ ምንም እውቀት ከሌለሽ መጀመሪያ መማርና ማወቅ ያለብሽ ስለ ዲንሽ ነው። አላህ የፈጠረሽ ልትገዢው ነው። ያወረድኩትን ቁርአን ምን አደረግሽ የላኩልሽን ነብይ ብትባይ ቀብር ውስጥ ስለ Bible አይደለም የምትጠየቂ ቀብር ውስጥ ስለ ማቴዎስ ስለ ማርቆስ አይደለም የምትጠየቂው መን ረቡኪ ወማ ዲኑኪ ወመን ነቢዩኪ ተብለሽ ነው የምትጠየቂው ይሄን ነው መመለስ ያለብሽ ታዲያ እዚህ በንጽጽር መልክ ትምህርት የሚሰጠው ምንድን ነው ቢያንስ አንደኛ እነሱን ወደ ሀቅ መንገድ ለመጥራት አሁንም ቢሆን በቁርአኑም ዳዕዋ እያደረግን ነው በባይብል ላይ ብቻ አንገደብም ሁለተኛ የእኛን ዲን እንኳ ካልተቀበሉት እነሱ ባሉበት እንኳ መጽሐፍ ቢሆን ለማሳየት ነው ሀቁ በተቻለው መጠን ሁለተኛ ደግሞ زيادة ثقة። ሰው የራሱ ዲንንም ክብር sometimes በተቃራኒ ውስጥ ይመለከተዋል እንደሚባለው ነገር በተቃራኒ ይታወቃል እንደሚባለው የኢስላም ስፋት ጥልቀቱንም ማወቅ ይቻላል በዚህ መልክ ነው ብለዋል والله أعلم ሌላ ጊዜ ግን mic ያለኝ አላቸውና ኢየሱስ ጌታ ነው ብላ ሮጠች። ለምንድን ነው የሮጠችው? እንዴት እንዳስደነገጠች ደግሞ በእጇ እኮ ፊቴን ሞላቸው? ምን እንግዲህ የምታስተላልፈው ነገር የለም። ኢየሱስ ጌታ ነው ብላ ሮጠች። ይመታችኋል ተብላ ነው ወይስ ምንድን ነው? አሁን ትዕግስት እኛ ኢየሱስ ጌታ ነው ብለን የምንሰብከው ላልሰሙት ነው እያለችን የሰሙትስ እስኪገባቸው ድረስ አትቆዩ መስማትና መረዳት አንድ አይደለም ሰው እስኪገባው ድረስ ማስረዳት አለብሽ ገብቶሽ ከሆነ ላንቺ አለበዛ ማሰማትና ማስረዳት ይለያያል ስለዚህ ይሄን ልክ ከሆንኩኝ እኛ ላንቺ አንድ ቀን ሰምተሻል ብለን አንተው ሁሌም ስለ እስልምና ለማወቅ ከፈለግሽ የምናውቀውን ልናስረዳሽ ዝግጁ ነን። ጠብታ እያደር ድንጋይ ይበሳል እንደሚባለው አንድ ቀን አላህ ልብሽን ለእውነት ይከፈል ይሆናል። ስራው ግን የአላህ እንጂ የእኛ አይደለም። እኛ እውነቱን እንነግርሻለን። ሙስሊሞች ነን፣ በአንድ አምላክ በአላህ የምናምን የእሱ ባሪያዎች ነን። ሰግደውም ጾመውም አጠቃላይ ህይወታችን ለዚህ አምላክ ብቻ ነው። ከፈጣሪዎች የተፈጠረ አናመልክም። መልአክ ወይ ነቢይ፣ ጻድቅ ወይ ሰማዕት፣ ምንም አይነት የአምልኮ ግንኙነት የለንም። ከአላህ ውጭ የምናውቀው የለም። ሰዎችንም ስንጠራቸው አላህ አንድና ብቸኛ ነው፣ እሱን ብቻ ወደ ማምለክ ኑ ነው የምንለው። ከሱ ውጭ አታምልኩ፣ ክርስቲያኖችንም ስትጠሯቸው እንዲህ ብላችሁ ጥሯቸው ነው የሚለው። whisper አልገባኝም። እስቲ አብራሪው። እሺ አንቺም አንዱን ካመለክሽ ምንድን ነው እኔና አንቺን አሁን የሚለየን? ትዕግስት። እኔም አንዱን አምላክ ነው አልኩኝ፣ አንቺም እሱን ነው አንዱን አምላክ አመልካለሁ አልሽ። እኔና አንቺን ምንድን ነው የለየን? ቅዱስ ላይ ኢየሱስ በዚህ ትኩረት ሰጥቶ ለምንድን ነው ያላስተማረው? ግልጽ በሆነና በማያሻማ ሁኔታ የተቀመጠ ብዙ ነገር የለም። ለምሳሌ እኛ ሙስሊሞች ብቻ ሳንሆን እንደ ጆዋሃዊትነስ ያሉትም ይህን ነገር በጣም ያነሱታል። እንደገና ሌላው ነገር ደግሞ አዲስ ነገር ለመሆኑ ምንድነው? በማንኛውም ማስታወቂያ ላይም ሆነ የትም ቦታ ላይ ታክሲዎችም ላይ ምንም ላይ እግዚአብሔር ጌታ ነው የሚል ጽሁፍ አናቅም? ለምን ጥርጥር የለውም። ሰዎች በዚህ ነገር ይስማማሉ። በጌታ የሚስማሙ ከሆነ ያንን ነገር ተመልሰን ደግሞ እንድንቀበል ኢየሱስ ጌታ ነው የሚለው ነገር ለምን አስፈለገ? አሁን ሁለት ጊዜ ነው የሚቀበለው ማለት ነው። መጀመሪያ በአብ የሚለውን ነገር በተለያየ ስም የሚጠሩትን በጌትነት ካጸደቀ በኋላ እንደገና ደግሞ ታች ወርዶ ይህን ነገር እንዲያጸድቅ ይገደዳል እና ለምንድን ነው እግዚአብሔር ጌታ ነው ተብሎ የማይጻፈው? ወይ በእንግሊዘኛም ወይ በአረበኛም እንደዛ ብሎ የሚጻፍ የለም። ጭንቅላት ጥርጥር የለውም። ስለዚህ ይሄ አዲስ ፈጠራና መጽሐፍ ቅዱስን ያላማከለ ነገር ስለሆነ ተደጋግሞ እንዲነገር ነው የሚፈልገው። ለምን አንዳንድ አዳዲስ እቃዎች ሲመጡ ማስታወቂያ ላይ እንደዚህ ነው የሚጠቀሱት፣ ለየት ያሉ ነገር ስለሆኑ ማለት ነው። ነባር የሆኑ ነገሮች ግን ማስታወቂያ ያስፈልጋቸውም። እንግዲህ የኔ አረዳድ ነው። mic free ኡስታዝ جزاك الله ጥሩ ሀሳብ ነው። ጥያቄ ነው ለክርስቲያን ወገኖች እግዚአብሔር ጌታ ነው ብለው ማይናገሩት ጌትነቱ የታወቀ ነው ካሉ ታዲያ የኢየሱስ ጌትነትስ ለምን ማስታወቂያ ያስፈለገው የሚለው አንድ ነጥብ ነው። ችግሩ ያው አሁንም ስራጅ ተነግሮሃል፣ እሱም አትቀበልም እየተባልክ ነው። ግን እነሱስ አምነው ተቀብለውታል? ውስጣቸው ገብቷቸዋል? የተውሂድ ነገር ላንተ በግልጽ እንደገባ ገብቷቸዋል ወይ? ዳያ መቼም ተውፊቅ ከአላህ ዘንድ ነው የሚሆነው። አላህ አይዝጋብን። አንተ ያየኸውን ማየት ካልቻሉም ችግር ነው። ግን ዒሳን አለይሂ ሰላም ጌታ ነው ብለው ካመኑ በኋላ እንዴት ሆነው ነው ከሸክ ግን መውጣት የሚችሉት? ከጥያቄ እንዴት አድርጎ መዳን ይቻላል? ደግሞ የሚገርመው በመካከላቸው ኺላፍ መፍጠራቸው እንደገና ዒሳን በተመለከተ እኮ እንደ አይነት አቋም የላቸውም። ስለ ስጋውም ሆነ ስለ መንፈሱ አንድ ባህሪ ሁለት ባህሪ እያሉ እንደገና የሚከፋፈሉበት እዚህ ግባ የማይባል ብዙ ስንት ነጥቦች አሉ። ነገር ቁርባንን ያቀርባሉ ያንን መስዋዕት እያቀረቡ ነገ ተመልሰው ኃጢአት ላይ እየወድቃሉ ምንም ፍጹም ስላላረጋቸው ከኃጢአት ሊያጸዳቸው የሚችል ህግ ስለሌለ መጨረሻ እግዚአብሔር የገዛ ልጁን ላከ ይሉሃል ሲሰብኩ የገዛ ልጁን ላከና በብሉይ ኪዳን ህግ መሰረት አንድ ሰው ኃጢአት ሲጠይቅ የበግ ወይ የጥጃው ደም ይፈሳል ነበር በእነዚህ በእንስሳው ቦታ የኢየሱስ ደም ፈሰሰ ማለት ነው ለአንዴና ለመጨረሻ ጊዜ ግን አሁንስ እሺ እንደዛው ሆኖ ነው ጥያቄያችን እንደው እንደነሱ እምነት እንሄድና ታዲያ ክርስቶስ ደሙን በቀራንዮው መስቀል ካፈሰሰውስ በኋላ ኃጢአት ቆሟል ወይ ነው በራሳቸው ዘንድ አምነናል በምትሉት በእናንተ በክርስቲያኖች ዘንድ የታለ የቆመ ኃጢአት ያ የብሉይ ኪዳን ህግ ፍጹም ስላላደረጋችሁ እግዚአብሔር አዲስ ኪዳንን ከላከና በክርስቶስ በኩል ከሆነ እናንተን የታረቀ የተታረቃችሁ ምንስ ለውጥ አመጣችሁ? እናንተስ ከኃጢአት መች ነጻችሁ ነው። ምንድነው ለውጡ ታዲያ? አሁን ምን ይለዋል? እንደ ድሮ ኃጢአት ስትሰራ እንደ ኃጢአትህ ደረጃ ዶሮ ወይም እርግብ ወይም በግ ወይም ጥጃ አምጣና እረድ አትባልም፣ ደሙ ይረጭ አትባልም። ንስሐ ሆኖ ተቀይሮልሃል። ቀራንዮ መስቀል ላይ በፈሰሰው ደምህ አስበኝ ነው። ስለዚህ ኦሪት ህጉ ተሽሯል ይለዋል። ኦርቶዶክሳውያን ወገኖች ደግሞ የኦሪት ህግ አልተሻረም ይላሉ። ኮንታ ስህተት ካለው ማረም ይቻላል። ኮንታ ወገናችን ስህተት ካለ mic ይዞ በደንብ መናገር፣ ማረም፣ ማስተካከል ይቻላል። ችግር የለውም። okay መሳደብ ግን ያው በ room ኡ ህግ ስለማይቻል ያለምንም ጥርጥር bounce ትደረጋለህ። እንደዛ ነው እንግዲህ ምን እንደጻፈ ራሱ አያችሁት። አስተግፍሩላህ ስሜታቸውን ብቻ ነው የሚከተሉት ማለት ነው በደሌ በደሌ ሶፊ ማይኬስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደርሻለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ጥሩ ነው ነገሩ። ያው እነሱ በሚሉትም ቢሆን ታዲያ ለምንድን ነው አስር ትእዛዛት እናከብራለን? ለራሳቸው እጋጭባቸዋል እኮ መልሰው ለራሳቸው አጥያት ከሞተ እሱ እነሱ ዝም ብሎ እንደፈለጉ አይኖሩም። እንደምን ሌላ ጥሩ ጥሩ ጥሩ ነገር እንሰራለን ምናምን ብሎ ለምን ይቸገራል በቃ ለነገሩ ጠበቃሪ ስትይዝ እኔ ድሮ ክፍለ ሀገር ድሮ እያለን አንዱ ዲያቆን ያ እግዚአብሔር ልጅ ነው አለ እና እንዲሁ ስንከራከር እግዚአብሔር አይደለም አለ ራሱ መልሶ እና አንድ አይጸኑም። ለነገሩ ግን ለኃጢአታቸው ከሞተ እንደው ሴንስ አይሰጥም እኮ አንድ ልጅ ተወልዶ ለእናቱ ለእናቱ እንዴት ጌታ ይሆናል? ለእናቱ ፕሬዚዳንት ሊሆን ይችላል ሜይ ቢ ለሀገሩ እንዴት አድርጎ ተወልዶ እንደገና ወደ ጌታነት እንደሚሄድ ነገሩ ብዙ ብዙ ተብሏል። እንግዲህ የሚረዳ ይረዳል። ምን ማድረግ ይቻላል? جزاك الله ልክ እኮ መርየም ራሷ እኮ በመጽሐፍ ቅዱስ ውስጥ አንድም ቦታ ጌታዬ ብላ ጠርተው አታውቅም። ልጄ ብላ ግን ጠርተዋለች። ኢየሩሳሌም ይዘውት ሲወጡ ጠፍቶባቸው እኮ ነበር። በቤተ መቅደስ ሆኖ የነብዩ ኢሳያስን መጽሐፍ እየገለጸ ከአይሁድ ሊቃውንቶች ጋር ይወያይ ነበር። እነሱ የጠፋ ብለው ሲፈልጉት ተጨንቀው በሶስተኛው ቀን አገኙት እና ማርያም የተናገረችው አንድ ትልቅ ቁም ነገር አለ። እንደ ባይብሉ ከሄድን አለይሂ ሰላም ልጄ ሆይ ለምን እንዴት አደርገናለህ? እኔና አባትህ ተጨንቀን ስንፈልግህ ነበር አለችው። ለምንድን ነው ማርያም የምትጨነቀው? የወለደችው አምላክ መሆኑን ካወቀች የወለደችው ጌታ መሆኑን ካወቀች የጠፋ ብላ ትጨነቃለች እንዴ? ለጌታዋ እንዴት ነው አምላክና ጌታ ጠፋ ብሎ መጨነቅ ምን ማለት ነው? እስቲ ወይስ ማርያም እንደዛ ስትጨነቅ የወለደችው ልጅ ከሰውነት ያለፈ ሌላ ምንም እንደሌለው ታውቃለች? አይ እሷም ታውቅ ነበር ከተባለ ምንድን ነው ታዲያ ጭንቀቷ? አይ ማርያም አታውቅም የሚሉ ከሆነ እናትየው ያላወቀችውን ነው እነሱም ያውቁት። እናት እንኳን ልጇን በትክክል ያላወቀችው እነሱ ያውቃሉ ማለት ነው። አሁንም هداية ነው። ሲራጅ ማይኬልስ ማለኩም ሰላም ወራህመቱላሂ ወበረካቱ። እኔ እንኳ አንድኛውን ተናገርብኝ ኡስታዝ። ማርያም እናቱ የማታውቀውን ስትል እሱ አሁን ደግሞ እሱም የማያውቀውን ነው። እሷ ብቻ ሳይሆን ራሱ እሱ የማያውቀውን ነው እያደረጉ ያሉት። እሰማለሁ አይደለም? እሰማለሁ። ነው ለምን ማለት ይሄ በመጽሐፍ ቅዱስ ላይ በአዲስ ኪዳን ከማቴዎስ እስከ ዮሐንስ ያለው ላይ በግልጽ አልተቀመጠም። እንደውም ነብይነቱና ሰውነቱን ነው የሚያመለክተው። የጳውሎስ መልእክቶችም ወደዚሁ ነው የሚያዘነብሉት አብዛኛዎቹ እና እሱም ማያውቀው እሷ ብቻ ማያውቀው ሳትሆን እሱም ማያውቀውንም ነው እንድንቀበል የሚያስገድዱት ወይንም ለሰው ያልሆነ ነገር የሚያስተምሩት በዚህ አይነት መልኩ ነው። ይሄን ለማለት ነው። mic free شكرا جزاك ኢብኑ ፈረጃ ያው መጽሐፍ ቅዱስ አባት አለው ይልሃል። እንደ መጽሐፍ ቅዱስ አገላለጽ ዮሴፍ አባቱ ነው እና ኦርቶዶክሳውያን ወገኖች አሳዳጊው ስለሆነ ነው አባት ተብሎ የተጠራው ይላሉ እንጂ ማርያም ህጋዊ ባለትዳር ኖሯት ከዛ ባሏ ወልዳለች ብለው አያምኑ። በድንግልና መወለዱን ሁሉም የክርስትና ሴክት ይቀበለዋል። ነገር ግን ዮሴፍ እጮኛዋ ነበር መጽሐፍ ቅዱስ እንደሚለው በዛ ምክንያት አባት ተብሎ ተጠርቷል እንደውም ልዩነታቸው ከኢየሱስ በኋላ ባለው ላይ ነው ትልቁ ልዩነት የሚጀምረው ከዛም በኋላ መርየም በድንግልናዋ ቀጥላለች ለዘላለም ሲሉ ካቶሊኮች ኦርቶዶክሶች እነዚህ ፕሮቴስታንት ወገኖች ደግሞ አይደለም ወልዳለች የሚሉ አሉ ከዮሴፍ ኢላቅ አለ ማለት ነው። አፍሪካ ኧረ አትጠይቀኝ ያላልኩም። አሳዳጊ ያው አባት ሊባል ይችላል ነው። خطاب السلام عليكم ورحمة الله وبركاته سمع وعليكم okay እኔ የሉቃስ ምዕራፍ 9 ከቁጥር 18 እስከ 21 ያለው ላይ ምን ይላል? ከዚያ በኋላ ኢየሱስ ብቻውን ይጸልይ ነበር? ደቀ መዛሙርቱም ከእርሱ ጋር ነበሩ። እርሱም ህዝቡ እኔን ማን ነው ይሉኛል ብሎ ጠየቃቸው። እነርሱም አንዳንዶቹ መጥመቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ደግሞ ከቀድሞ ነቢያት አንዱ ከሙታን ተነስቷል ይላሉ አሉት። እርሱም እናንተስ ማን ነው ትሉኛላችሁ? አላቸው። ጴጥሮስም አንተ የእግዚአብሔር መሲህ ነህ ሲል መለሰለት። ኢየሱስም ይህንን ለማንም እንዳይናገሩ አጥብቆ አስጠነቀቃቸው ይላል። እንግዲህ እነዚህ ሰዎች የተሳሳተ ነዋል። ግማሾቹ ዮሐንስ ነው ይላሉ፣ ግማሾች ነው ይላሉ፣ ግማሾቹ ደግሞ ሞተው ከተነሱት ነቢያት ነው ይላሉ። እርሱነቱን ደብቋል። እንደውም እንትን ላይ ምን ይላል? ማቴዎስ ምዕራፍ 16 20 ላይ ምንድን ነው የሚለው? ቀጥሎም እርሱ ክርስቶስ መሆኔን ለማንም እንዳይናገሩ ደቀ መዛሙርቱን አስጠነቀቁ ይላል። እና ለምንድን ነው እሱን እንኳን ደብቋቸዋል እኮ ለነዛ። እንግዲህ እሱ እውነትና መንገድ ነው። ከሱ ሌላ እንትን ከሆነ እንዴት ነው እነዚህ ሰዎች እሱነቱን ደብቋቸዋል? እንዴት ነው የሚከተሉት ታዲያ? ያ ቃል ኢየሱስ ማለት ዮሐንስ እንዳልሆነ ኤልያስ እንዳልሆነ ሞቶ የተነሳ ነቢይ እንዳልሆነ ያ ቃል እና በጣም የሚገርመው ዮሐንስ ላይ ዮሐንስ 10 24 እና እስከ 25 ጠይቁት ምንድን ነው ያላቸው? አይሁድም ከበውት እስከ መቼ ልባችንን አንጠልጥለ ታቆየናለ አንተ ክርስቶስ ከሆንክ በግልጽ ንገረን አሉ ኢየሱስም እንዲህ ሲል መለሰላቸው፣ እኔ ነገር እኔ ነግሬያችሁ ነበር፣ እናንተ ግን አታምኑም በአባቴ ስም የማደርጋቸውን ታምራት ስራ እኔን ይናገራሉ ይላል እና እዚህ ጋር መቼ ነው የነገራቸው? እኔ ክርስቶስ ነኝ ብሎ የተናገረበት ቦታ አለ ወይ? እና ይሄ ነው እኔ የተረዳኝ። mic free። السلام عليكم። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ቁርአን የኮነንበር የኮነንበር Mike yaz. Mike tanıt. Yakun Ender. Halle.